الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته من نزل هذا وعن وعيدين وعن وائل ابن حس من؟ وعن وائل بن حجر رضي الله تعالى عنه قال صليت مع النبي صلى الله عليه وسلم فوضع يده اليمنى على يده اليسرى على صدره أخرجه ابن خزيمة ዋኢል እብኑ ሑጅ የሚባሉት ረዲየላሁ ተዓላ አንህ አላህ ስራቸውን ይቀበላቸው አላህ ይውደድላቸውና ቃል እንዲህ አሉ እኒህ ሰሓቢ ሰለይቱ መዓ ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ጋር ዐለይሂ ሰላቱ ወሰላም ሰግጃለሁኝ አሉ ከነቢዩ ጋር ሰገድኩ ፈወضዐ አስቀመጡ ነቢዩ አለይሂ ሰላቱ ወሰላም የደሁል ዩምና ቀኝ እጃቸውን አላ የዲህሉ ስራ እግራ እጃቸው ላይ አስቀመጡና ምን ላይ ያደረጉት አላሶድሪ እዚህ ደረታቸው ላይ ልባቸው ላይ ያደረጉት ይላል አከዛ ማለት ነው አخرجه ابن خزيمة ይሄ ሐዲስ ነው ሰህሁ ሌላ ሐዲስ አለ ኢማሙ አህመድ ላይ ያለ ሐዲስ ወضع ከፈሁ አላ ከፊ መዳፉን መዳፍ ላይ አስቀምጦ ثم تحت السرة ከንብርት በታች የሚል አለ ولكن هذا الحديث ضعيف ነው በጣም ضعيف ነው የሚያደርገው በጣም ضعيف ነው ይላል ሐዲሱ ትክክለኛው አደራረግ ሐዲሱ ሰህ የትኛው ነው ቀኝ እጅን ግራ እጅ ላይ ካደረጉ በኋላ የት ላይ ማስቀመጥ ሶድር ላይ ነው ሶድር ላይ ኢማሙ ሻፊዒ تحت الصدر فوق السرة ከደረት ስር ከእምብርት በላይ መካከል ላይ ይሁን ብለው ያሉት አለ ولكن هذا مقدم لأن هذا الحديث أهل الحديث أهل ال ሐዲሶች እና አብዛኛው ዑለማ ያለው የትኛው ላይ ነው? መሐዲሶች አሉት على الصدر ነው። እዚህ ላይ ነው የሚደረገው። እንደዛ አይደረግም። እንደዚህ አድርጎ አያዝም እዚህ ስለ على الصدر ነው ቀጥ ላይ ነው የሚደረገው። የተወሰኑ ሰዎች እዚህ ላይ መደረግ አለበት ቀልባችን በዚህ ትክክል ስለሆነ ይላል። ወላኪን ሀዛ ሁወል አፋህ በዛ አድርገን የምንቆመው። ከደረት ስር ከእምብርት በላይ የሚለው መዝሃብ ነው፣ ደሊል የለም። ከእምብርት በታች የሚል ሐዲስ አለ። ወላኪን ሐዲስ ضعيف በጣም ضعيف ሐዲስ ነው። አያዝ ነው ኢማም አህመድ የዘገቡት ሐዲስ ነው። አخرجه ابن خزيمة ابن خزيمة ይህን ሐዲስ ዘግበውታል። ሶሂህ ነው ሐዲስ ነው። ምን ሆድ መደገፍ እንጂ ማለት ማለት ቦርጭ ያለውም ቦርጭ የሌለውም ምን ላይ ነው መያዝ ያለበት? አዳ ስምንት ማለት አይ ድንገት ዝም ብሎ የሚቆማል ዘንግተው እንደዚህ የሚቆማለ ታች ቦርጫም ከሆኑ ታች ላይ ያደርጉት ይችላሉ። ወላኪን እንደዛ አይደለም። የነብዩ አለይሂ ሰላቱ ወሰላም ሱና ቀኝ እጅን እግራ እጅ ላይ ካደረጉ በኋላ ደረት ላይ ነው የሚደረገው። ሀዛ ሁወ ሱና ሀዛ ሁወ አልሐዲሱ ሶሒህ አለዚ ዩዕመሉ ቢህ የሚሰራበት አህሉል ዒልሞች አህሉል ሐዲሶችን እየሰሩት ያለው ይሄን ነው። ሀዛ ሁወል ዋደ ወላኪን ሌላ ሐዲስ አለ ብያችኋለሁ። ከምን በታች አስቀምጦ የሚል ከፍን አላ ከፍ አድርጎ ተሐተ ሱራ ከእምብርት በታች ኢማሙ አህመድ ላይ እየተዘገበ ነው። አል ሐዲሱ ضعيف አብዱራህማን አልዋሲጥ የሚባል አለበት። ሐዲሱ መትሩክ ነው ማለት ነው። ሐዲሱ በጣም መትሩክ ነው። ሌላ ሶስተኛ አለች መዝሀብ ኢማሙ ሻፊዒ ኢማሙ የኢማሙ ሻፊዒ ማለት ነው። ኢማሙ ሻፊዒ ናቸው። ነወይ ምን ይላሉ? በእኛ መዝሀብ ውስጥ ያለው እጅ ቀኝ እጅን እግራ እጅ ላይ ከተደረገ በኋላ ተህተ ሶድሪ ፈውቀ ሱራ ከደረት ስር ከእምብርት በላይ እዚህ መካከል ላይ ሆድ ላይ እዚህ ላይ ነው የሚደረገው ብለዋል። ሀዛ መዝሀቡ ኢማሙ ሸፊዒ ወላኪን አህሉል ሐዲስ ሙሐዲሶች የሚሰሩትና ወልቀውዩ ደሊለን ከደሊል በኩል ጠንካራው ይህ ኢብኑ ኹዘይማ የዘገቡት ሐዲሱ ዋኢል ኢብኑ ሑጅር ይሄ ነው ማለት ነው የሚሰራበት። ከደረት ላይ ነው የሚደረገው። ከደረት ስር አይደለም፣ ሶስት ማለት ነው። ከምብርት በታች ከምብርት በላይና ከደረት ስር ወይንም ደረት ላይ የትኛው ነው ሰሂሁ? ደረት ላይ ይሄ ማለት ነው። በቃ عن عبادة بن الصامت وائل بن حجر وائل بن حجر أبو حميدة أو أبو هند وائل بن حجر صحابي جليل أبوه አባቱ የዋኢል ብኑ ሁጅር አባት አባቱ ሙሉ ሚን ሙሉክ ሐድረመውት ከሐድረመውት ነገስታት ውስጥ አንዱ ንጉስ ነበር። የዚህ ሰውዬ አባቱ ማለት ነው። የዋኢል ብኑ ሁጅር አባት ከሐድረመውት ንጉሶች አንዱ ንጉስ ነበር። ሐድረመውት የምትባለው እንትና ውስጥ የምትገኝ ናት። የየመን የየመን አንድ ክልል ናት። አንድ ሙሐፈባ ናት። ወቀድ ወፈደ አለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ጋር በእንግድነት መጥቶ ተበሰጠ ለሁ ሪዳአሁ ነብዩ ኩታቸውን ዘረጉና ተበሰጠ ለሁ ሪዳ ኩታውን ዘረጋና ወደ አለሁ ነብዩ ዱዓ አደረጉለት ወለ አውላዲህ ለልጆቹም ቢልበረካ በበረካ ዱዓ አደረጉለት። የሚገርመው እንደዚህ ኩታውን ነብዩ ፊት ዘረጋ እንደዚህ እያፈሱ ሰጥተውታል ዱዓ ይህንን ጠቅሎ ይዞ ሄደ። እንደዚህ ዱዓ የተደረገልን ለምንድን ነው? ለሱም ለልጆቹም ለዋኢል ብን ሕጅር ማለት ነው። ወስተዕመለሁ አላ አቅባር ሐድረመውት ሐድረመውት የተለያዩ ቀቢላዎች ላይ ስልጣን ሰጥተውታል። ሰከነል ኩፋ ወማ ተፈላፈት ሙዓዊያ ዘመን ነው የሞተው። وعن عبادة بن الصامت كعبادة بن الصامت كعبادة بن الصامت رضي الله تعالى عنه قال قال رسول الله صلى الله عليه وسلم የአላህ መላክተኛ እንዲህ ብለዋል። ምን አሉ የአላህ መላክተኛ? ላሶላተ ሶላት ተቀባይነት የለውም፣ ሶላት የለም አሉ። ሊመን ለም የቅራ ላላነበበ ሰው ቢእሙል ቁርአን ፋቲሐን ላልቀራ ሰው ሶላት የለውም ብለዋል ነብዩ አለይሂ ሰላቱ ወሰላም። ሶላት የለውም። ሐዲሱ ሙተፈቅ አለይ ቡኻሪ ሙስሊም የዘገቡት ሐዲስ ነው። ቢኡምል ቁርአን هي ሱረቱል ፋቲሐ አልሐምዱሊላሂ ረቢል ዓለሚን ነው። ኡሙል ፋቲሐም ኡሙል ቁርአን ትባላለች፣ ፋቲሐም ትባላለች። የተለያየ ስም አላት። ሸረፏን ነው የሚገልጽልን ክብር እንዳላት ማለት ነው። ዑባደት ብን ሷሚት ማን ነው? ምን ቀባኢል አንሷር ከአንሷር መሪዎች ውስጥ አንዱ ነው። ሸሂድ አልዓቀበት ልኡላ ወሳኔ ሁለቱም አቀባዎች ላይ ነበረ። ወበድርን በድርም ላይ ተሳትፏል። والمشاهد كلها በሁሉም ጦር አውድማዎች ላይ አብሮ ተሳትፏል ከነብዩ ጋር። ووجه عمر للشام قاضيا ومعلما አስተማሪና ቃዲ አድርጎ ዑመር ሻም ላይ በሶሪያ በዮርዳኖስ ሊባኖስ ላይ ሹሞት ነበር። በአቃመ ቢህንስ ህንስ የምትባለው ከተማ ላይ ነው ብዙ እድሜውን ያሳለፈው ثم انتقل الى فلسطين ከዛ ወደ ፍልስጤን ሄደ ዑባደተ ብን ሷሚት ወማተ ቢሃ ረምላ ረምላ የምትባለው ቦታ ላይ ነው የሞተው ወቂለ ፊ ቤተል መቅደስ ቤተል መቅደስ ውስጥ የሞተው አንድ ሶሐቢይ ይሄ ነበር በሰላሳ አራተኛው ዓመተ ሂጅራ በሰባ ሁለት ዓመት ሞቷል ዑባደተ ብን ሷሚት ስም ላይ ነው የሞተው የኖረው ህንስ የምትባለው የእንትና አንድ ከተማ ናት የክልል ከተማ ማለት ነው የሶሪያ እና لا صلاة ሶላት የለም لمن لم يقرأ بأم القرآن ተብሏል። ቁርአን ያልቀራ ሰው መጀመሪያ ምን ያልቀራ ፋቲሃን ያልቀራ ሰው ሶላት የለውም ብለዋል ነብዩ عليه الصلاة والسلام። ከዚህ በመነሳት ዑለማዎች የተለያየ አስተያየት አላቸው ብያቸዋለሁ። ለምሳሌ ተከፋፍለዋል። ቂራአቱል ፋቲሃ ፋቲሃን መቅራት ዋጅቡን አለል ኢማሚ ወልሙንፈሪድ ብቻውን በሚሰግድና በኢማም ላይ ዋጅብ ነው። አዳ ኢጅማዕ ነው። ይሄ ኢጅማዕ ነው። የግድ ነው ይቀራል። የግድ ነው ማለት ነው። በሁለቱ በመጀመሪያዎቹ ረካዓዎች ላይ ምንም ጥርጥር የለም። ከሁለት ከተሸሁድ በኋላ ያለው ላይ የተወሰነች خلاف አለ። ብቻ ሰዎች ዋናው ኢማምና منفرد ይቀራሉ። እዚህ ላይ ሁሉም ተስማምቷል። مأموم መቅራት አለበት፣ መቅራት የለበትም የዑለማዎች خلاف አለ ብዬ ሱና አሁንም ከዚህ ላይ የምናወጣው مأموم ይወጅብበታል አይወጅብበትም፣ የዑለማዎች خلاف ልዩነት አለ። ልዩነት አለ እና ኢማሙ ሻፊዒ ይቅራ ነው መቅራት አለበት ነው መቅራት አለበት ብለዋል እ ሌሎቹም መቅራት አለበት ነው ያሉት ኢማሙ አህ ኢማሙ ማሊክ ሁለት ከፍለው አይተዋል ብያቸዋለሁ ኢማሙ ማሊክ ሁለት ነው የከፈሉ ሶላት ሲርያ ወሶላት ጀህርያ ብለው ሶላት ሲርያ በሚስጥር የሚቀራበት እነ ዙሁርና አስር ላይ ከሆነ መእሙምም አብሮ መቅራት አለበት አሉ። ጀህርያ ከሆነ ግን ያቻል። ለምሳሌ ሱብሂ መግሪብና ኢሻ ላይ ከሆነ ዝም ብሎ ያዳምጥ። ያልፈውም ችግር የለም። ጀህርያ ላይ ያዳምጥ ይቶ አይወጅብበትም። ሲርያ ላይ ግን ይወጅብበታል። ይህን ያሉት ማን ናቸው? ኢማሙ ማሊክ ናቸው። ይህን ደግሞ ብዙ መሐዲሶች ተቀብለዋቸዋል። ይህን ራጅህ አድርገው ነው የሄዱት ብዙዎች ይህንን ራጅህ አድርገዋል። ለምን ሐዲስ አለ። ነብዩ አለይሂ ሰላቱ ወሰላም ምን ብለዋል? ኢዛ ቀራ ፊ ሙስሊም የተዘገበ ነው። ሙስሊም ላይ የተዘገበ ነው። የሰሒህ ሙስሊም የተዘገበ ነው። ኢዛ ቀረአ አልኢማም ኢማሙ ሲቀራ ፈአንሲቱ ለህ ቀጥ ብላችሁ ስሙ የሚል አለ። ከዚህ በመነሳት እሱን ዝም ብሎ የሚሰማ ከሆነ መቅራት ሊያልፈው እንደሆነ ከዚህ እናገኛለን አሉ። ሌላ ደግሞ ሌላ ሐዲስ አለ። ቂራአቱል ኢማም ቂራአቱን ለሁ የኢማሙ ቂራአት የመእሙሙ ቂራአት ነው ተብሏል። ስለዚህ እነዚህን አጠራቀሙና ይህንን ሐዲስ አከማችና ምን አሉ? አሀ ጀህርያ ከሆነ የምናዳምጥበት ጊዜ ላይ የለበትም ማለት ነው። ይህንን ራጃ ይህንን አድርገው ነው የተናገሩት ኢማሙ ማሊክ እነ እብኑ ተይሚያም ይህን ተቀብለዋቸዋል። ከዘመኑ ዑለማዎችም ብዙዎቹ ተቀብለዋቸዋል። እነ አብዱራህማን ሲዕዲ እነ ሙሐመድ ብን ኢብራሂም አሉ አሸይኽ እነዚህ እነዚህ ሁሉ ተቀብለዋቸዋል። ይሄን ራጅህ አድርገውታል። በጣም አወድሰውታል። ይሄን ከጀማ አንጻር ይህን ሲመለከቱት በጣም ደስ ይላል። ግን ሐዲሶችን ለማገናኘት ማለት ነው። ተግባባን። ወፊ ሪዋየት ልብኒ ሕባን ወዳረ ቁጥኒ ላ ቱጅዚኡ ሶላቱን ሶላት አታብጣጣም ተቀባይነት አይኖራትም። لا يقرأ فيها ያልተነበበባት ከሆነ بفاتحة الكتاب فاتحة الكتاب ካልተነበበበት ሶላት ተቀባይነት የለውም አያቃቃም ብለዋል። አልቅረኡ ፊሃ ያልተነበበበት ከሆነ አንድ ሶላት ካልተቀራባት ውስጧ ማለት ነው። ምን ቢፋቲሐተል ኪታብ ፋቲሐተል ኪታብ ካልተቀራባት ብለዋል። ፋቲሐተል ኪታብ ካልተቀራባት ካልተቀራባት አይሆንም ይላሉ። እሺ ይሄንን ልድገምላችሁና ተወሰነ እናያለን። ወፊ ኡኽራ በሌላ ሐዲስ ደግሞ ለአህመድ ወአቢ ዳውድ ወትርሚዚ ወእብኑ ሒባን አራቱ ማለት ነው። ለአህመድ አህመድ ዘንድ ወአቢ ዳውድ ወትርሚዚ ወእብኑ ሒባን እነዚህ አራቱ አኢማዎች ዘንድ ለዓለኩም አሉ ነብዩ አለይሂ ሰላቱ ወሰለም ቀጥተቁለት አለህ ለቅራ አንድ ጊዜ ሱብህ ላይ እያሰገዱ እያለ ከኋላ በጣም እንትን በዛ የሆነ ድምፅ ጩኸት ማለት ነው እንደዛ ሲበዛ መጨረሻ ላይ ሶላቱን ሱብሂን ካሰላመቱ በኋላ ነብዩ እንዳሏቸው ለአለኩም ተቀረኡነ ኸልፈ ኢማሚኩም ከኢማማችሁ በኋላ ትቀራላችሁ እንዴ ቅራት አሏቸው ነብዩ አለይሂ ሰላቱ ወሰለም ሰሃቦችን ቁልና ነዓም አሁን እንቀራለን እኮ ፋቲሃንም ቀርተን ሌላም ሱራ እንቀራለን አሏቸው ቃል ነብዩ አሉ ላ ተፈዓሉ እንደዛ አታድርጉ አሉ እንደዛማ ሱራ አትቅሩ አዳምጡ ኢላ ቢፋቲሐተል ኪታብ ፋቲሐተል ኪታብን ብቻ ጥሩ እንጂ ከመጀመሪያ እስከ መጨረሻ ምንም ኢማሙን አስመካ ፋቲሃም ቀርተው ሌላም ሱራ ኢማሙ ይቀራል፣ ምንም አያዳምጡም። ይህንን ነው ነብዩ ፈቁለ አለይህም የሚለው ሐዲሱ ከኋላ ተቆርጦ የመጣ ነው። ለዓለኩም ተቅረኡና ኸልፈ ኢማሚኩም ከኢማማችሁ ኋላ ትቀራላችሁ እንዳሏቸው፣ ቁልና ነዓም፣ አዎ እንቀራለን አሉ ሰሐቢዩ ቃል ነብዩ እንዳሉ ላ ተፈዓሉ አታድርጉ إلا بفاتحة الكتاب فاتحة الكتاب ን እንጂ አትክሩ فإنه ነገሩ እንዲህ ነው። لا صلاة ሶላት ስለሌለ ሊመን ለም የቀራ ቢሃ ፋቲሃን ያልቀራ ሶላት ስለሌለው እሷን እንጂ ሌላ አትቅሩ አሉ። ፋቲሃን ቀሩ ይቺ የዑባደተ እብን ሷሚት ሐዲስ ናት። አዎ አራቱ አይማዎች ላይ ማለት ነው። ዑባደተ እብን ሷሚት ናት። ይቺ የራሱ ናት። ምክንያቱም ወፊ ኡኽራ ለአህመድ ወአቢ ዳውድ ወትርሚዚ ወብን ሕባን ከማን ይዘው ከማን የተያዘ ሐዲስ ነው? ከዑባደተ እብን ሷሚት ከራሱ ነው የተያዘ። ይህ ሐዲስ ነው ዑለማዎችን ትንሽ ጀህርያ ሶላት ላይ ያለውን የኢማሙ ማሊክን ይጥሉባቸዋል። እነ ሁሰይን እነ ሁሰይን አአ መጠራት አለብን ነው ኢማሙ ማሊክ ጀህርያ ላይ አዳምጡ። ከጀህርያ ውጭ ግን ጀህርያ ላይ አዳምጡ ስለተባለ መቅራት አይወጅብበትም ማለት መቅራት አይወጅበትም ጀህርያ ላይ ይሄን አልነበረም ጀመን ሲያደርጉ ማለት ብዙዎቹ ራሱ ብዙ መሐዲሶችና ብዙ አይማዎች ተከትለዋቸዋል ብያቸዋለሁ። ሲርያ ላይ መቅራት ይወጅባል ኢማሙን ስለማይሰማ። ጀህርያ ሆነ ላይ ግን ባይቀራ ችግር የለም አዳምጡ ስለተባለ ይህም ብለው ነበር ያገናኘው ሁለቱንም ሐዲስ ለመስራት ማለት ነው። ወላኪን ምን አደረጉ ፈኢነሁ ላ ሶላተ ሊመን ለም የቅረእ ቢሃ ፋቲሃ ላልቀራ ሶላት የለውም ተብሏል። መቼ ሱብሂ ሶላት ላይ ነቢዩ ዓለይሂ ሰላቱ ወሰላም ሱብሂ ሶላት ላይ ነው። አዛ ሶላት ሱብሂ ነው። ሶላት ሱብሂ ነው። ከኋላ ሐዲሱን ሞልቼላችኋለሁ። ነግራችኋለሁ አይደል? ሲል ፈጅር ማለት ነው። ፈጅር ላይ ነብዩ አሰገዱና ፈጅር ላይ ነው የሚለው ሐዲሱ። ፈጅር ሶላት ላይ ነብዩ አሰገዱና መጨረሻ ላይ እንትኑ ጾት ምናምን ነገር ሲበዛባቸው እንዲህ አሉ። لعلكم تقرؤون ኸልፈ ኢማሚኩም ማለት ይሄ ሶላት ሱብሒ ላይ እየተፈጠረ ነው። ሶላት ሱብሒ ማለት ደግሞ ሶላተል ጀህር እያለ እሷ ላይ ይህንን ቃል ከተናገሩ ነብዩ በጀህርያም ላይ ራሱ ይቀራል ማለት ነው። ስለዚህ በማንኛውም መልኩ መእሙም የግድ መቅራት አለበት የሚለው ላይ ድምዳሜ ተሰጥቷል። የተወሰኑት ዑለማዎች ሶስተኛንም ጨምሮ ማለት ነው። ገባችሁ አልኳችሁ። የነ ኢማሙ ማሊክ ሁለቱን ሐዲስ ለማሰራ የትኛውን ላ ሊመን ለም የቅራ ቢኡሚል ቁርአን ያለው ሽርያ ሽርያ ሶላት ላይ ነው አሉ። በሚስጥር የሚቀራበት እነ ዙህርና አሱር ላይ ነው አሉ። ለምን ጀህርያ ሶላት ላይ ደግሞ ሌላ ሐዲስ አለና ኢዛ ቀራ አልኢማሙ ፈአንሲቱ የሚል ስላለ ጀህርያ ላይ አይወጅብበትም ማለት ይቺ ለሽርያ ብቻ ትተረጎማለች ማለት ነው። ላ ሶላተ ሊመን ለም የቅራ ቢኡሚል ቁርአን ያለው ወላኪን እነዚህን ሁለቱን ማሻአላህ ሲያስማሙ በጣም ያምር ነበር። ግን ይሄንኛውን ኢማሙ አህመድ አቡ ዳውድ፣ ትርምዚ፣ እብኑ ሒባን የዘገቡት ሐዲስ ደግሞ ምን ላይ ነው? ሶላተል ጀህርያ ላይ ነው ነብዩ ካልቀራችሁ ሶላት የለውም ያለውን ቃል የተናገሩት። ስለዚህ ጀህርያም ላይ ቢሆን ይወጅባል ብለዋል። ተግባባ መሰለኝ እ የዑለማዎቹን ያሉ ከዛ ውጭ አንድ የምንስማማበት የሁሉ ማለት ሁሉም የሚስማማበት አንድ ነገር አለ ምን ሰውየው ኢማሙ ሩኩዕ ላይ እያለ ከደረሰ ያለ ፋቲሃ አይወጅበትም። ዝም ብሎ ሩኩዕ ማድረግ አለበት። ይቺ ሐዲሱ አቢ በከር አለች። متفق عليه ቡኻሪ ሙስሊም ላይ የተዘገበ ሐዲስ ማለት ነው። ኢማሙ እየቀር ኢማሙ ሩኩዕ ከወረደበት እሱ እየቀራ እያለ መሙላት እንትን ካለው ፋቲያውን እስከሚጨርስ ድረስ ከሩኩ የሚነሳበት ከሆነ ፋቲያውን ትቶት ሩኩ ያድርግ። እነዚህ ሁለቱ ላይ ሁሉም ይስማማል። ሁለቱ ምክንያቶች ላይ ማለት ነው። ፋቲሃን ትቶት መከተል አለበት። ትናንትና ነው አለው ገባችሁ ሲሆን ይሄ ነገር ገባችኋል? እሺ ፋቲሃ መቅራት ይወጅባል አይወጅብም? በመእሙም ላይ ሙንፈሪድ ብቻውን የሚሰግድ ሰው ይወጅብበታል። ያለ ፋቲሃ ሶላት የለውም። ኢማምም ያለ ፋቲሃ ሶላት የለውም። መእሙም መእሙም ላይ ነው ኺላፍ ያለው አይደል? ምንድን ነው ያልኳችሁ? ይወጅባል ያሉት አይደል? ብዙዎቹ ዑለማዎች ይወጅባል ብለዋል በሉ አይወጅብም ያሉም አሉ። እነማን ይመስል እነ ኢማሙ ማሊክን ይመስል ትላላችሁ። የኢማሙ ማሊክ ምንድን አሉ? ሲርያ ላይ ይወጅባል፣ ጀህርያ ላይ አይወጅብም አሉ። እሺ ዑሰይሚን ምን ነበር አሉ አልኳቸው። ይወጅበታል፣ ጀህርያ ላይ ራሱ ይወጅባል ያለውን እሳቸው ደግሞ ራጃ አድርገዋል። በምን አምጥተው የአህመድ አቡ ዳውድ ትርሚዚ የብነ ሒባን አሁን የቀራነውን ሐዲስ ዑባደት ብን ሷሚት ሐዲስ ይሄ ደግሞ ሱብሂ ሶላት ላይ ነው የተነገረው። ስለዚህ ጀህርያም ላይ ቢሆን ይወጅባል። مأموم መቅራት አለበት። ከዚህ ሐዲስ በመነሳት ማለት ነው። አሁን ዋናው ዋናው مأموم መቅራት ይወጅብበታል ይወጅብበታል። ሁለት ኬዞች ላይ ሲቀር ኢማሙን ሩኩዕ ላይ ካገኘው አይወጅብበትም፣ ሶላቱን አይደግም፣ ያችን ረከዓ አይደግማል። ወይም ደግሞ ፋቲሃን እየቀራ እያለ ኢማሙ ሩኩዕ ካደረገበት ምን ማድረግ አለበት? ተከትሎ ይውረድ፣ እንትኑን ፋቲሃውን ያቋርጠውና በዚህ ጊዜ ፋቲሃ መቅራት አልወጅብበትም ማለት ነው። ከዛ ውጭ ፋቲሃ መቅራት ይግድ ገብቷችኋል አልኳችሁ። አ ሁለት ሀሳብ አለ። ሁለት ሀሳብ አለ ያልኳችሁ ምንድነው? ሙሉውን መቅራት አለበት የሚለው ሙንፈሪድም ኢማምም መእሙምም ሁሉም ይወጥባቸዋል በተመሳሳይ እና አሉ ትንሽ አሳይ ምን በላጭ ሆነው ይህን ነው ይወጅባል የሚለውን ነው የምትይዙት። የዑባደት ብን ሳሚት ሐዲስ እያለ ምንም መፈናፈኛ የለንም ያሉት ራጅ ሐዲስ ቢሄዱት ሰኝ ነው ይሄንን እነ ማ እነ እብኑ ተይሚያ እነ እብኑ አልቀይም እና እነ መሐመድ ብኑ ኢብራሂም አል ሼህ እና አብዱራህማን ሰዒዲ ደግሞ ያንኛውን የደገፉት የእንትኑን ማለት ነው የኢማሙ ማለት ነው። ጀህርያ ጀህርያ ላይ አይወጅብበትም። ከቀራው ከተመቸው ማሻአላህ ይቅራ፣ አልበለዚያ ዋጅብ አይሆንበትም ያሉት ጀህርያ ላይ ብቻ ይወጅብበታል። ያንን ያደረጉት ዋና አነስ ረዲየላሁ ተዓላ ዐንሁ ሶላተል ጀህርያ ላይ ያጋጣሚ ቢያልፈው እንትን አለው ማለት ነው የሆነ የሆነ ትንሽ የሚጠጋበት ነገር የሚደገፍበት ነገር ራዲ የሆነ ነገር ደስ የሚል መረጃ አለው። ችግር የለውም። ግን ለጥንቃቄ ሌላ ኢህቲያጥ እቺ ሐዲስ ስላለች ዑባደተ ብን ሷሚት ጀህርያ ላይ ስለሆነ ነብዩ የተናገሯት ጀህርያ ላይ ራሱ መቅራት አለበት መቅረት የለበትም ፋቲሃው ማለት ነው። وعن انس رضي الله تعالى عنه ان النبي صلى الله عليه وسلم وابا بكر وعمر كانوا አነስ እብን ማሊክ ናቸው የዘገቡት ረዲየላሁ ተዓላ አንሁ አን ነብይ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ ወአባበክሪን ወዑመር አቡበክርም ዑመርም ካኑ ነበሩ የፍተቲሑነ ሶላተ ሶላታቸውን ይጀምሩ ነበረ ቢልሐምዱሊላሂ ረቢል ዓለሚን አልሐምዱሊላሂ ረቢል ዓለሚን ብለው ይጀምሩ ነበር። ሐዲሱ ሙተፈቅ ዐለይህ ነው። ምን ብለው ይጀምሩ ነበር? አልሐምዱሊላሂ ረቢል ዓለሚን ብለው ነው የሚጀምሩ። ስለዚህ አነ አነል በስመላ ليست آية من من الفاتحة كفاتحة عند آية بلا آسف جمر مالك كذي حديث من النزال كنانتنا عائشة حديث لا عطل لسنا من بلا نبر عائشة والقراءة بالحمد لله رب العالمين بلو يقرأ له بلا نفر ولو كان الحديث معلولا ولكن ليس بقار يقول هذا اللي معلول النفر لا يتزجبنا አሁንም ሐዲሱ ሙተፈቅ አለይ በሆነ መልኩ አነ ነብይ ሰለላሁ ዐለይሂ ወሰለም አባበክሪን ወዑመር ነብዩም አቡበክርም ዑመርም እነዚህን ሁሉ አይቻለሁ እያለ ነው አነስ አነስ የነብዩ ይበቃው ነበር ከነብዩ ጋር እንደዛ አይቻለው ምንም بسم الله الرحمن الرحيم ብለው ሲጀምሩ አልሰማሁም በጀ የነብዩ ብቻ ይበቃው ነበር ولكن تحقيق ነው حتى በአቡበክር ዘመንም በዑመር እንኳ ዘመን የሆነ ሰሃባ አምጥቶ جهر አድርጎ አያውቅም بسم الله። بسم الله الرحمن الرحيم الحمد لله رب العالمين ብሎ እንደዚህ جهر ያደረገበት የለም ለማለት ነው እንጂ ክስተቱ አንዱ ይበቃል ነብዩ ሲቀሩ አልሰማሁም ካለ አነስ ምንድን ነው ከነብዩ ጋር አብሮ አይደል የነብዩ ኻዲም ነው እዛው መስጊዱ አካባቢ የሚንቀሳቀስ ነው ሁልጊዜ የሚሰማቸው ነው ከነብዩ ጋር አልተደረገም ካለ በቂ ነበር። ወላኪን በአቡበክርም ዘመን በዑመርም ዘመን እንደው አንድ ሷሃባ እንኳ ጀህር እናድርግ ብሎ አይ የተደረገበት የለም ለማለት ነው። አሙ ሐቀቅ በቃ هذا هو هذا هو الوارث الصحيح الصريح ወአባ በክር ወዑመር ካኑ የፍተቲሑነ الصلاة ሰላትን ይጀምሩ لله رب ረቢል ዓለሚን አልሐምዱሊላሂ ረቢል ዓለሚን ብለው ይጀምሩ ነበር። ስለዚህ ፋቲሃን ስንቀራ بسم الله الرحمن الرحيم የምትባለው آية من الفاتحة ከፋቲሃ ትደመራለች ወይስ ኢማሙ ሻፊዒ ከፋቲሃ ትደመራለች ብለዋል። አንድ አያ ናት። አንድ አያ ተብላ ትመደባለች ነው ኢማሙ ሻፊዒ። ሶስቱ አይማዎች ደግሞ ليست من سورة من ال ፋቲሃ ከፋቲሃ አትደመርም። ለማንኛውም ሱራ ሁሉ አብራ ዝም ብላ ትቀራለች እንጂ ነው ያሉት። بسم الله الرحمن قل هو الله አብራ አትደመርም። بسم الله الرحمن سورة البقرة አብሮ አይደመርም። ፋቲሃም ጋር እንደዛው ነው። ፋት بسم الله الرحمن الرحيم آية من القرآن የምትሆነው في سورة النمل ብቻ ነው። وإنه من سليمان بسم الله إنه بسم ال إنه وإنه من سليمان እነሁ ሚን ሱለይማን ወኢነሁ ቢስሚላህ ረህማን ረሂም የሚለው ማለት ነው። እዛ ላይ አያው ቁርአን ውስጥ ነው ያለችው። እዛ ብቻ ነው አያ የምትሆነው። እና ሌላ ምን ሐዲስ አለ? ነብዩ አለይሂ ሰላቱ ወሰላም ምትገርም ሱራ እኮ ዛሬ ወረደችልኝ አሉ። ማን ቢስሚላህ ራህማን ራሂም እና አዕጠይና ከልከውሰር ብለው ቀጥተዋል። ይቺ ቢስሚላህ ከዚህ ልትመደብ ትችላለች ብለው ነብዩ ሲቀሩ ይችን ሱራ ቢስሚላህ ጨምረው ስለሆነ ከሆነ ሁለቱ ላይ ብቻ ነው። ከዛ ውጭ ያለው ቢስሚላህ ስንበላ ቢስሚላህ ረህማን ስንጠጣ ቁርአን ስንቀራ ኹጥባ ስንኸጡ ማንኛውም በረካ ላይ አብሮ ይጀመርባታል እንጂ ለይሰት አየተን ሚነ አልፋቲሃ ብለው ተናግረዋል። ሶስቱ አይማዎች ማለት ነው። ሶስቱ አይማዎች ይህም ደግሞ ከደሊል በኩል በጣም ራጅ ራጅ ደሊል አላቸው። አንደኛ ይሄ ደሊል ነው ራሱ ይሄ ደሊል ይሆናቸዋል። ነብዩ አለይሂ ሰላቱ ወሰለም አየቱ ሚንሃ ቢስሚላህ ረህማን ረሂም ከፋቲሃ ብትደመር ኖሮ ተጫዋ ትቀራ ነበር እንደ ፋቲሃ። አያ አይደለችም ማለት ነው። በስር ትቀራለች። በስር እ ቢስሚላህ ረህማን ረሂም ቁርአኑ ሲጀመር በቢስሚላህ በረካ ስላለው በቢስሚላህ ይጀመራል እንጂ አያ ነው ማለት አይደለም። አንድ አያ ተብሎ አይጀመርም። ከየሱራው ጋር ቢስሚላህ አትደመርም። ግን ማንኛውንም ሱራ ስንጠራ በቢስሚላህ መጀመራችን በረከት አለው። ለበረካም ነው ተጀመረበት። ምን ላይ አዎ ፋቲሃ ላይ ነግሬያችኋለሁ ትናንት ሰባት ነው ማለት ኡቲቱ ሰብአ ሚነል መካኒ የሚል አለ። ነብዩ አለይሂ ሰላቱ ወሰለም ሰባት አንቀጾችን ተሰጥቻለሁ ብለዋል። ፋቲሃን አጥቷል። ሰባት አንቀጽ ሲባል የጀመሩት ምን ብለው ነው? ቢስሚላሂ ረህማን ራሂም አንድ፣ አልሐምዱሊላሂ ረቢል ዓለሚን ሁለት፣ አርረህማን ራሂም ሶስት እያሉ ይቀጥላል እስከ መጨረሻ ድረስ ወለባሊን እስከሚለው ሰባት አድርገውታል። ግን ቢስሚላህ ረህማን ረሂም አትደመርም። እንዴት ነው ሰብአ ሚነል መካኒ? አልሐምዱሊላሂ ረቢል ዓለሚን አርረህማን ራሂም ማሊክ የውም አርረህማን ረሂም مالك يوم الدين إياك نعبد وإياك نستعين زدرس اهدنا الصراط المستقيم زدرس صراط الذين أنعمت عليهم زدرس عند الدكتور اهدنا الصراط المستقيم على ولي سجستين من اهدنا الصراط المستقيم من ولي ما لك قطروا ثم تصل عند آية من الناس كبار الحمد لله رب العالمين عند عرفت الرحمن الرحيم مالك يوم الدين إياك نعبد وإياك نستعين ስንት ሆነ?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 ይሄ ነው በጣም ሶሒህና ጠንካራ ደሊል ተብሎ የቀረበ ደግሞም በጣም ጠንካራ ነው። ቀሰምቱ አሰላህ በይኒ ወበይነ አብዲ በእኔና በባሪያዬ መካከል ሁለት ከፍየዋለሁኝ ምናምን ነገር ብሎ አላህ ይተናገረበታል። إذا قال الحمد لله رب العالمين فقد حمدني رب عبدي ባሬ አወደሰኝ ይላል። መጀመሪያ ሲጀምር ምን ብሎ ነው የጀመረው? ኢዛ ቃለ አልሐምዱሊላሂ ረቢል ዓለሚን ብሎ ነው እንጂ የጀመረው ወለም የቁል ኢዛ ቃለ ቢስሚላሂ ረህማን ረሂም ብሎ አልጀመረም። ስለዚህ ፋቲሃን ሲከፋፍል አላህ አላህ ራሱ ነው የከፋፈላቸው። አልሐምዱሊላሂ ረቢል ዓለሚን ከሚለው ነው የጀመረው። ይሄ በጣም واضح ነው። ይሄ ብቻ ይበቃል። በቃ ከ دليل በኩል مم. Hm? مم. ኢማሙ ሻፊዒ በቢስሚላህ አራህማን ረሂም ቢስሚላህ አራህማን ረሂም እኮ እንላለን እኛም ስንቀራ። አዎ ስንት አይነት አመለካከት ነው ያለው? ሶስት አይነት ነው። ቢስሚላህ አራህማን ረሂም ይባላል በ سر ነው። ቢስሚላህ አራህማን ረሂም አይባልም። እነ ኢማሙ ማሊክ ቢስሚላህ አራህማን ረሂም በ جهر ይባላል። ኢማሙ ሻፊዒ ለሱ ደግሞ دليل አለ ልንቀራው ያመጡት دليل ማለት ነው። ያመጡት دليل ولكن እነ እብኑ ተይሚያ ምን ይላሉ? ሐዲሶቹ ቢስሚላህ አርራህማን ረሂም ይቀራበታል የሚሉት ሐዲሶች ሁሉሃ መውዱዓን ብዙ እንዳለ መውዱዕ ሐዲሱ በጣም ضعيف ሁለተኛ እሱ እንኳ ቢኖር እዚህኛው ሐዲስ ጋር ሙተፈቅ አለ የሆነ ሐዲስ ጋር መቃረን አይችልም። ያንኛው እየተቃረነ ነው፣ ይሄንኛው አልቀሩም እያለ ነው፣ ያንኛው ቀርተዋል እያለ ነው። ስለዚህ ሁለቱ በጣም ይለያያሉ። የግድ ራጅህ ተርጂህ ነው። ጀምዕ ማድረግ አትችልም። ጀምዕ ማድረግ ከተፈለገ ምንድነው ቢስሚላህ አራህማን ረሂም አለች፣ ግን ጀህር መደረግ የለበትም። ጀህር መደረግ የለባትም ቢስሚላህ አራህማን ረሂም እንቅራው ሐዲሱ ላይ እንድረስና እነግራቸዋለሁ። ዛደ ሙስሊም ሙስሊም የጨመረው አለ እዚህ አነ ነብይ ሰለላሁ ዐለይሂ ወሰለም አባበክር ወዑመር ካኑ የፍተቱነ ሶላተ ሶላታቸውን ይጀምሩ ነበር ቢልሐምዱሊላሂ ረቢል ዓለሚን አልሐምዱሊላሂ ረቢል ዓለሚን በሚለው ይጀምሩ ነበር ይላል። ሐዲሱ ሙተፈቅ ዐለይሂ ዛደ ሙስሊም ላ የዝኩሩነ ቢስሚላሂ ራህማን ራሂም ቢስሚላሂ ራህማን ራሂም የሚለውን ጭራሽ አያነሱትም አይጠቅሱትም የሚል ሙስሊም ጨምሯል። በራሱ ይህ ተጨማሪ information ነው። ቡኻሪና ሙስሊም ከዘገቡት ውጭ ሙስሊም የራሱ ላይዝኩሩነ ቢስሚላህ ራህማን ራሂም ብለው ጭራሽ አያውሱም አያነሱትም ነበር ይላል። ከ أول قراءة በቅርአታቸው መጀመሪያ ولا في በቅርአቱን መጨረሻ ላይ ولا الضالين ብለው አሚን ቢስሚላህ ራህማን ራሂም የማይሉ ቢስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን ብለው አይጀምሩም። ወይም ደግሞ ማንኛውንም ሱራ ሲቀሩ ወለዳሊን አሚን ቢስሚላህ الرحمن الرحيم ቁል ሁወ አላህ ብሎም የለም። ቢስሚላህ الرحمن الرحيم ከፋቲሃ መጨረሻም ከፋቲሃ መጀመሪያም ላይ የለም። ጀህር አይደረግም ማለት ነው። ጀህር አይደረግም ጭራሽ የለም ማለት አይደለም። ቢስር ይቀራል። ላ የዝኩሩነ ቢስሚላህ الرحمن الرحيምን አይናገሩትም፣ አይቀሩም በጀህር ጮሆ አይቀሩትም ነበር። في أول قراءة في, በመጀመሪያውም ቂራአ ወላ في መጨረሻውም ላይ አይቀሩም ነበር አይናገሩም ነበር እያለ ነው ሙስሊም ወፊ ሪዋየት ለአህመድ ወነሳኢ አህመድና ነሳኢ ደግሞ ወብነ ኹዘይማ እብነ ኹዘይማ አህመድ ነሳኢ ላ የጀሃሩነ ጩኸው አይቀሩም ነበር ጭራሽልም አይደለም ላ የዝኩሩን ያለውን የሙስሊምን ያስማማልናል ላ የዝኩሩን ማለት ጭራሽ ቢስሚላህ ረህማን ረሂም አይናገሩትም አይደለም የማን ይፈስረዋል የአህመድ የነሳኢ የብነ ኹዘይማ ላ የጀሃሩነ ቢስሚላህ ረህማን ረሂም ቢስሚላህ ረህማን ረሂም በሚለው ጀህር አድርገው አይቀሩም ነበር ማለት ነው ጭራሽ አይቀሩትም ማለት አይደለም ይላሉ ጭራሽ አይቀሩትም ማለት ሳይሆን ጀህራ አያደርጉትም ነበር። ተባባናል። እላይ ላያዝኩሩነ ነው አይደለ ነው ላያዝኩሩን የሚለውን የሙስሊምን ዚያዳ መዕሉል ናት ይላሉ። አሁንም ራሱ ጀህር መደረግ አለበት ቢስሚላህ ረህማን ረሂም የሚለው ሰዎች አንደኛ የአቡ ሁረይራን ሐዲስ እሱን አቡ ሁረይራ ያስተገዱትን የኑዓይም ኢብኑ ሙዝሚርን ሐዲስ በመከተልና የሙስሊም لا يذكሩነ ቢስሚላህ ረህማን ረሂም የሚለውን የሙስሊምን ሐዲስ መዕሉል ያደርጉና ያንኛውን ተቀባይነት አለው ይሉና በጀህር ይቀራ ይላሉ። እንደውም ራሱ እዚህኛው ጋር ሙተፈቅ አለይ ሐዲስ ጋር ሲጋጭባቸው ምንድን ያደረጉት አንድ ጊዜ ቢስሚላህ ረህማን ረሂም ጀህር እናድርግ፣ ሌላ ጊዜ ደግሞ ሲር እናድርግ፣ ጭራሽ እንደሌላ እናድርግም ይባላል። ወላኪን ኩሉሃ መውዱዓን እንደውም ብዙዎቹ ዑለማዎች ምንድን ያሉት ቢስሚላህ ቢስሚላህ አርራህማን አርራሂም ብሎ በጀህር መቅራት ሙተፈቅ አለይ ሐዲስ እያለ ዋዲህ የሆነ ሐዲስ እያለ መቅራቱ ቢድዓ ደረጃ ሊያደርስ ይችላል የሚለው ቢድዓ ላይ ራሱ ሙዋዘባ ማድረግ በጣም ቢድዓነት ደረጃ ይደርሳል ይላሉ። ይሄ እንኳን ራሱ ትንሽ ሙዕተመድ የሆነ ሰነድ ራሱ እያለ ላየዝኩሩነ ቢስሚላህ ረህማን ረሂምን አያወሱትም ይላል። አያወሱትም ማለት አይ ላይ ጅሃሩን ማለት ነው። في ቅርአ መጀመሪያው ቅርአ ላይ ወላ في አኺሪሃ መጨረሻውም ላይ وفي روايه احمد والنسائي وابن خزيمه ላይ لا يجهرون ጩኸ አይቀሩም ነበር ቢስሚላህ ረህማን ረሂም في الجهريه ማለት ነው። وفي اخرى በሌላ ደግሞ ለኢብኑ ኹዘይማ ኹዘይማ ላይ እብነ ኹዘይማ ላይ ካኑ ዩስሩነ በሲር ይቀሩ ነበር ይላል። ላያዝኩሩን ማለት በሲር ማያነሱም በጀህር አይጠቅሱም ነው የሚመስለው። ላያዝኩሩን ማለት ጭራሽ بسم الله الرحمن الرحيم አይሉም ነው የሚመስለው። አይደለም ዩስሩን ማለት ነው። ላያዝኩሩን ማለት ጭራሽ አያነሱትም ሳይሆን አይ لا يجهرون ማለት ነው። ላይ የሙስሊም ላያዝኩሩን ያለው ተግባባን አይደል? የሙስሊም ላያዝኩሩን የሚለውን በሲርም በጀህርም ጭራሽ አያነሱም بسم الله الرحمن الرحيم እንዳይመስላችሁ بمعنى يسرون ነው የሚፈጠረው በዚህኛይቱ جمع ይደረጋል ማለት ነው። ወዓላ ሀዛ ዩሕመሉ ነፍዩ ነፍዩ በዚህ ይተረጎማል። ወዓላ ሀዛ ካኑ ይሽሩን በሚለው ማለት ነው። ወዓላ ሀዛ ማለት ካኑ ይሽሩን በሚስጥር ይቀሩት ነበረ ነብዩም ሆኑ አባበክር ዑመር በሚስጥር ይቀሩት ነበር በሚለው ዩሕመሉ ነፍዩ ውድቅ የተደረገው ይፈሰራል። ሲሪዋየት ሙስሊም በሙስሊም ላይ የተዘገበው ማለት ነው። በሙስሊም ላይ ነፍይ ነው አይደል ያደረገው? ነፍይ ማለት ምን ማለት ነው? ቢልኩልያ ላይ ያዝኩሩም ማለት ሲራን ወጀህራን ቢስሚላህ አርራህማን አርራሂም ብሎ ነገር የለም ነው የሚያስመስለው። እማን ላይ ያለው በሙስሊም ላይ የተዘገበው የሙስሊምን ላይ ያድኩሩም ማለት ቢማዕና ላይ ይጅሃሩ ማለት ነው። ያም ደግሞ አህመድ ነሳኢ ኢብኑ ኹዘይማ ላይ ላይ ይጅሃሩን ቢስሚላህ አርራህማን አርራሂም የሚል ስላለ እብነ ኹዘይማ ሌላ ቦታ ላይ ካኑ ሲሩን የሚላለ ማሻአላህ በሲር ይቀራል ማለት ነው። ስለዚህ ሙስሊም ላይ ያድኩሩም ማለቱ ምን ማለት ነው? በሲርም በጀህርም የለም ማለት ነው? አአ በ جهر የለም ማለት ነው። በሲርማ ተረጋገጠለን ሰነዱ ማለት ነው በላይ ወአላ ሀዛ በሲር ይጠራል በሚለው ይሁመሉ ነፍዩ ነፍዩ ይተረጎማል። የቱ نفي ማለት ነው? لا يذكرون የሚለው نفي ማለት ነው። ፊ ሪዋየቲ ሙስሊም ሙስሊም ላይ የተዘገበው ኸላፈን ሊመን አዓላሃ ሐዲሱን معلول ባደረገው ሰውዬ ተቃራኒ ኸላፈን ሊመን አዓላ ሐዲሷን معلول ያደረጓት ሰዎች አሉ። ሐዲሷን معلول ያደረጓት ሰዎች አሉ። አውዛዒ አን ልቀታዳ ሙካተበትን ነው ያገኘው ሙካተበተን አውዛዒ ነው የዘገበው። አውዛዒ አኒል ቀታዳ በሙካተባ የተረጋገጠ ነገር ስለሆነ ሐዲሱን ማዕሉል አድርገውታል። ወላኪን ሌላ ሶስት ሰነድ አለው። አውዛዒ ብቻውን አይደለም። ሌሎች እሱን የሚያጠናክሩለት ሌሎች ሐዲሶች አሉ። በጣም ፈህን የሚሆነ ማዕሉል አይሆን ማዕሉል አይሆን ምን አዎ وعلى هذا يحمل النفي في رواية مسلم خلافا لمن أعلها የምን ሐጀር ተጨማሪ ነው ሐዲስ አይደለም ይሄ ካኑ ዩሲሩን ያለው የሰሐቢይ ነው ካኑ ዩሲሩን وعلى هذا يحمل النفي እንላለን وعلى هذا يحمل النفي በዚህ ላይ ይፈሰራል ያ ነፍይ في رواية مسلم ሙስሊም ዘገባ ላይ ያለው ነፍይ ላ ያዝኩሩን የሚለው በዚህ ይፈሰራል ላ ያዝኩሩን ማለት ቢማዕና ይሽሩን ማለት ነው ላ ይጅሃሩን ማለት እንጂ ጭራሽ አይቀሩትም ማለት አይደለም አላሁ ገብቷችሁን አላህ አለም እ ገብታችኋል? እሺ ቢስሚላህ ራህማን ራሂም ይቀራል አይቀራም የሚባል እንዴት ነው የምናገናኘው? አይቀራም በሚለው ማለት በጀህር አይቀራም በሚለው ስንመጣ ይቀራል የሚሉት እንደሌለ እናያለን። አይቀራም የሚለው ምን ነበር? እስኪ ምን ምን ደሊል እንደሌላላችሁ ቢስሚላህ አርህማን ረሂም አይቀራም፣ በሲር ነው የሚቀራው። ምን ምን دليل አለ? ለምን ጀራ አናደርገውም እ መጀመሪያ ቢስሚላህ አርህማን ራሂም ሚነል ፋቲሃ ናት አይደለችም የሚለውን check ነው የምታደርገው። ናት ወይንስ አይደለችም? ናት ከተባለ የግድ መቀራት አለበት ልንል ነው። አይደለም ከተባለ ደግሞ የለችም ማለት ነው። እስኪ መጀመሪያ ናት አይደለችም እ እሺ ላለመሆኗ ምን ምን ሐዲስ አመጣችሁ? ምን ምን ሐዲስ አላችሁ? ከፋቲሃ ላለመመደቧ ምን ምን ሐዲስ አለ? የአኢሻ ሐዲስ አለ። ወቀራት አልሐምዱሊላሂ ረቢል ዓለሚን ለላ የአነስ ሐዲስ አለ። አሁን የፍተቲሑነ ሰላተ ቢልሐምዱሊላሂ ረቢል ዓለሚን ሌላ ጠንካራው ያልኳችሁ ምን አላላ ቀሰምቱ ሶላተ በይኒ ወበይነ አብዲ ሚስፈይን ነው አይደል ያለው ሁለት ከፍያለሁ ብሏል ኢዛ ቃለ አብዲ አልሐምዱሊላህ ረቢል ዓለሚን ብሎ ሲጀምር ሶላቱን ፈቀድ ሐመደኒ ረቢ አብዲ ብሏል አላህ። ስለዚህ እና እነዛን እንጀምርና ከፋቲሃ አይደለችም ከተባለ ስለዚህ ጀህር አይደረግም ማለት ነው፣ ትቀራለች። ይሄ ራሱ ግልጽ አድርጎልናል። ላ የዝኩሩነ ቢስሚላህ ረህማን ረሂም ፊ ቅራአቲ ሙስሊም ላ የዝኩሩን ማለት ምን ማለት ነው እ وعن نعيم المجمر قال صليت وراء أبي هريرة نعيم بن مجمر የሚባለው هو أبو عبد الله نعيم ابن عبد الله المجمر መውላ አሊ ዑመር እብን አልኸጣብ የዑመር እብን አልኸጣብ ቤተሰቦች ጥገኛ ነው። ካነ ዩዝሚሩ መስጂደ አልመዲና የመዲናን መስጊድ እንትን እያመጣ ያጭስ ነበር። ዕጣን ምናምን ነገር እያመጣ ያጭስ ነበር። ሙዝሚር ማለት አጫሽ ማለት ነው። ሲጋራ አይደለም። ኩለ ጁምዓ ጁምዓ ጁምዓ ሁል ጊዜ ያጫጭት ነበር። ይሄን ተፊፉ ነሃር እኩለ ቀን ላይ ማለት አምስት ሰዓት ስድስት ሰዓት አካባቢ ላይ ከሱም የሙጅሚረን ሙጅሚር የሚባለውን ስም ከዚህ ነው ያገኘው። ታቢዒ ነው፣ ሲቃ ታማኝ ታላቅ ሰው ነው። የአቡ ሁረይራ ከስምንት ታዋቂ አቡ ሁረይራ ጋር ከሚንቀሳቀሱት አንዱ ነበር። ይሰው ይሰውዬ ማለት ነው። ቃል እንዲህ ይለናል ታቢዒዩ ኑዐይም ብን ሙጅሚር ሶለይቱ ወረአ አቢ ሁረይራ ከአቡ ሁረይራ ኋላ ሰግጃለሁ ረዲየላሁ ተዓላ ዐንሁ አላህ ይውደድላቸውና ከአቡ ሁረይራ ኋላ ሰገድኩኝ። ተቀርአ ቀሩ አቡ ሁረይራ ቢስሚላህ ራህማን ራሒም አሉና ثم قرأ بأم القرآن ከዛ ፋቲሃን ቀሩ ሐታ ኢዛ በለገ እስከሚደርሱ ድረስ ወለባሊን እስከሚለው ድረስ ቀሩ። ቃለ አሚን ወለባሊን ላይ ሲደርሱ አሚን አሉ። ወየቁሉ ይሉ ነበር ኩለማ ሰጀደ ስጁድ ባደረጉ ቁጥር አቡ ሁረይራ ወኢዛ ቃመ ሚነል ጁሉስ ከጁሉስም ሲነሱ አላሁ አክበር ይሉ ነበር። ኩለማ ሰጀድ ስጁድ ባደረጉ ቁጥር አላሁ አክበር ይሉ ነበር። ወኢዛ ቃመ ሲነሱም ሚነል ጁሉስ ከተቀመጡበት ሲነሱም አላሁ አክበር ብለው ነበር የሚነሱት። አላሁ አክበር ثم يقول ይሉ ነበር ኢዛ ሰለመ ሲያሰላምቱ ወለዚ ثم يقول ከዛ ይሉ ነበር አስተግደው ሲጨርሱ ኢዛ ሰል ኢዛ ሰለመ ካሰላመቱ በኋላ እንዲህ ይላሉ አቡ ሁረይራ ዞር ይሉና ወለዚ ነፍሲ ቢየዲ ነፍሴን በእጁ በተቆጣጠራት ጌታ ምልላችኋለሁ እኔ እኔ ለአሽበሁኩም እጅግ በጣም አስመስላለሁ ሶላተን ቢረሱልላህ ሰለላሁ ዐለይሂ ወሰለም የረሱሉን ሶላት አስመስዬ ከናንተ ይበልጥ የማሰግደው እኔ ነኝ ይሉ ነበር። ለአሽበሁኩም እጅግ የማስመስለው ከናንተ ይልቅ ሶላተን ቢረሱልላህ ሰለላሁ ዐለይሂ ወሰለም አስተጋገዴን የረሱልን ማስመስለው ከእናንተ በተሻለ እኔ ነኝ ይሉ ነበር አቡ ሁረይራ እኔ ነኝ ይሉ ነበር አሽበሁኩም ከእናንተ የበለጠ የረሱልን ሶላትን ማስመስለው እኔ ነኝ ብለው ይናገሩ ነበር በአሰላም ቁጥር አስሰግደው ይላል ከዚህ የምንረዳው ነገር እሺ አቡ ሁረይራ የነብዩን ማስመሰል ከቻሉና አሽባህ ከሆኑ ሶላትን ቢረሱልላህ ምን ብለው ቀርተዋል ቢስሚላህ الرحمن الرحيم ብለው ጀምረዋል ነው የሚለው። ጀህረን ነው ወይስ ሲረን ነው? አይ ጀህረን ነው ነው ጀህረን ነው። ኢዘን ጀህረን ነው። ስለዚህ ይቀራል ማለት ነው። ኢማሙ ሻፊዒ ይችን ነው ይዘው በጀህር መቀራት አለበት። ቢስሚላህ الرحمن الرحيم እስካሁን ድረስ እንትን የተፈጠረው በዚህ ነው። ወላኪን الحديث በጣም ضعيف እና ضعيف ነው ሐዲስ ሐዲሱ በጣም ضعيف ምክንያቱም ስምንት አስሐቦች አሉት። አስሐብ ወይንም ታቢ አለው ለእንትና ለአቡ ሁረይራ ከአቡ ሁረይራ ጓደኞች ውስጥ አንዱ ኑዓይም ብኑ ሙጅሚር ብቻ ነው ቢስሚላህ الرحمن الرحيم ጨምሮ ያመጣው። ሌሎቹም ግን ቢስሚላህ الرحمن الرحيم ካለው በኋላ ነው ثم قرأ بأم القرآن ثم قرأ بأم القرآن ካለው ጀምሮ ነው የሚነግሩት የነበረው። እኔ ለአሽበሁኩም ይችል ለአለሁ ሚን ዚያደቲ ኑዓይም ብኑ ሙጅሚር ራሱ ጨምሯት ይሆናል። ሌሎቹ አልዘገቡምና እንደው ቢኖር እንኳ ሀታ ሳቢት እንኳ ቢሆን ይሄ ሐዲስ ማን ላይ ነው ያለው? ረዋሁ ነሳኢ ወብነ ኹዘይማ እብነ ኹዘይማ ላይና ነሳኢ ላይ ነው ያለው። ሙተፈቅ አለህ ላይ ደግሞ ቢስሚላህ ረህማን ረሂም የሚል የለም በጃል የለም ነው የሚለው ሙተፈቅ አለህ ላይ ያንኛው ሙተፈቅ አለህና እብነ ኹዘይማ ላይ ነሳኢ ላይ ያለ ሐዲስ ሲገናኝ ምንድነው የምናደርገው? ከተቻለ ምንድነው የምናደርገው? ጀምዕ ነበር። ጀምዕ ደግሞ አይቻልም። ስለዚህ ምንድነው ራጅሁን ነው የምንወስደው። አራጅሁ ለዚህ ሰበተ ፊል ወሙስሊም የሰበተው ነው የሚቀደመው ስለዚህ ቢስሚላህ الرحمن الرحيم በጀህር አይቀራም ማለት ነው። አይቀራም እንኳን ሌላው ቀርቶ እንደው ሰሂህ ነው ብለን አለ ብለን ብንወስድ እሱም ምንድነው መጀመሪያ ضعيف ነው አይወሰድም። መጀመሪያ ضعيف ነው። ሷሂህ ደረጃ ላይ ብናመጣው እንኳን ምን ይመጣብናል? መቃረን ይመጣል። ሙኻለፋ ከተፈጠረ ጀምዕ ነው። ጀምዕ ካልተቻለ ነስኽ ነው። ነስኽ ካልተጃረ ካልተቻለ ደግሞ ተርጂህ ነው የምንገባው። ስለዚህ ነስኽ ለማድረግም አንችልም። ነስኽ ለማድረግም ያንን ይሄ ነስኽ አያደርገውም። ምክንያቱም አነስ ያረጋገጠልን እስከነ ዑመር ዘመን ድረስ ነው ያረጋገጠልን። ነስኽ አይመችም ጨባል አይሄድም። ስለዚህ ተርጂህ ነው የምንገባው። ራጅሑ ደግሞ ሙተፈቅ ላይ የሆነው እዚህ እንወስዳለን። ለዚህም ነው ምን ይላሉ አኢማዎች أن الحديث الذي يثبت الجهرية بسم الله الرحمن الرحيم كلها موضوعة كل موضوع ነው ضعيف አዎ አልደረሳቸውም ነው የሚሉት። ያንኛውን ሐዲስ አልደረሳቸውም ነው የሚሉት። አልደረሰችም። እንትና ራሱ ተክቢራ ላይ አቡ ሐኒፋ እስካሁን ድረስ ነጀፍ ላይ እንደዛ ነው የሚሰገደው። ተክቢረተል ኢህራም ላይ ብቻ አላሁ አክበር እጅ ታነሳለህ፣ ከዛ ውጭ እጅ ማንሳት ብሎ ነገር የለም። አቡ ሐኒፋ ይሄን ያሉ ወላኪን ሐዲሱ አልደረሳቸውም እና ነው ያሉ አልደረሳቸውም። ሐዲሱን እንትን ለማለት የሚሉት ነገር አለ። አንድ ጊዜ እንበል ሌላ ጊዜ ይሄ ሁለተኛ ሌላ ኢላም ጥተዋል። ራሱ ኑዐይም እብኑ ሙዝሚር ሁለት ጊዜ ነው ሐዲስ የዘገበው። አንድ ቦታ ላይ የዘገበበት ቦታ ላይ አቡ ሁረይራ ፈቀራ ቢስሚላህ ረህማን ረሂም የሚል የለም። ፈቀራ ቢኡምል ቁርአን ብሎ ራሱ የጀመረበታል። ሌላ ዘገባ ላይ ራሱ የጀመረበታል። ቢስሚላህ አንትቶ ማለት ነው። እብነ ኹዘይማ ላይ ነሳኢ ላይ ባለው ደግሞ ቢስሚላህ ረህማን ረሂም አለ ነው የሚለው። ራሱ ኢማሙ ነሳኢ ኪታባቸውን ሲጀምሩ አልጃህሩ ቢስሚላህ ረህማን ረሂም ብለው ነው ኪታባቸውን የጀመሩት። ይህን ሐዲስ አምጥቶ ደሊል አድርጎ ማለት ነው። ላኪን አልሐዲሱ ضعيف ضعيف ነው ብያቸዋለሁ። ቢስሚላህ ረህማን ረሂም ይቀራል አይቀራም? እ ትቀራለች ትቀራለች። ዋጅብ ነው የሚለው ላይ ግን አንሄድም። እሷ ብትቀር ፋቲሃው ጎደሎ ነው አይባልም። ለምን? لأنها ليست آية من القرآن آية አይደለች ኢላ ሱረት